ካህናና ካህናና አራፋ ወይም ደግሞ ጥንቆላና ትንቢት የሚባሉት ሁለቱ ኢድዓኡል ገይብ የሩቅን መከራከር ነው። ወማዕሪፈቱ ልእሙር ልጋኢባ የሩቅና ስውር የሆነን ነገር እናውቃለን ማለት ነው። ምን ማለት ካህና ማለት ጥንቆላ ጥንቆላ ማለት ምን ማለት ነው? ጥንቆላ ማለት ከአይን የተሰወረን ነገር እናውቃለን ማለት ነው። የማይታይን ነገር እናውቃለን ማለት ነው። وهما عرافة ም ይሁን ከሃና ሁለቱም ተመሳሳይ ናቸው። وهما የሁለቱም definition አንድ ላይ ነው ያመጣው። ወሁማ ካሃናና አራፋ ኢድዓኡል ገይሪ ሩቅን እናውቃለን ማለት ነው። ومعرفة الأمور الغائبة የሩቅ ጉዳዮችን እናውቃለን ማለት ነው። ሴቶች አትረብሽ ምን አይሰማችሁም? ጥያቄ ካላችሁ ጠይቁ። በወረቀት ጻፉ። አልከሃነቱ ጥንቆላ ወልዓራፋ ትንቢት ወሁማ ሁለቱም ካህናና ዓራፋ ኢድዓኡል ገይብ የሩቅን አውቃለሁ ማለት ነው። ወማዕሪፈቱል ኡሙር ጉዳዮችን እናውቃለን ማለት ነው። አልጋኢባ ሩቅና ስውር የሆኑ ነገሮች እናውቃለን ማለት ነው። ምን ማለት ካህናም ማለት ዓራፋም ማለት ሁለቱም ተመሳሳይ ትርጉም ነው ያላቸው ካህና ምንድን ያሉት ካህና ጥንቆላ፣ አራሳ፣ ትንቢት ትንቢትም የወደፊት ነገር መተንበይ ነው አይደል? ያው የሩቅ እናውቃለን። ጥንቆላም ያው ነው። ሁለቱም ተመሳሳይ ናቸው። وهما ادعاء الغيب የሩቅ እናውቃለን ومعرفة الأمور الغائبة ሩቅና ስውር የሆኑ ነገሮች እናውቃለን ማለት ነው። ለምሳሌ كالإخبار መናገርን ይመስል ይመስል بما سيقع ወደፊት በሚከሰት يقع future verb ነው። ካለችበት ተስወልፊያ ደግሞ ንጹህ future ይሆናል። will እንደሚለው ማለት ነው። አንድን verb ፍጹም future ታደርገዋለች ዊል ከዛሊከ ሰየቅዑ ሰየተከለሙ ሰየዝሃቡ ሰየኽሩጁ ሰየጥሉዑ ስንል መውጣቱ አይቀርም ማድረጉ አይቀርም እንደዚህ መሆኑ አይቀርም ማለት ነው። ካለበት ሰየቅዑ ወደፊት የሚከሰትን ነገር ፊል አርድ በምድር ላይ የሚከሰትን ነገር ወማ ሰየሕሱሉ ወደፊትም የሚከሰትና የሚሆንን ነገር መናገርን ይመስል የሁለቱም ትርጉም በአንድ ላይ ነው የመጣው። ካህና ጥንቆላ ነው፣ አራካ ትንቢት ነው። ሁለቱም ተመሳሳይነት አላቸው። ከልእክባር መናገርን መስል ቢማ ሰየቀዑ በሚከሰት ነገር في الأرض ምድር ላይ በሚከሰት ነገር وما سيحصل በሚገኝ ነገር ወደፊት ሲኗ ምን ታደርጋለች ያልኳችሁ እ future ታደርገዋለች። سوف ም እንደዛው ነው። ከላ ሰያዕለሙን ሰውፈ ያዕለሙን ፈየተከለሙንና ሰውፈ ያዕለሙን ሰውፈ ተዕለሙን የሚለው ማወቃችሁ አይቀሬ ነው። ማወቃችሁ አይቀሬ ነው ወደፊት ማለት ነው። ስለዚህ ከልእኽባር መናገርን ይመስል ቢማ ሰየቀዕ በሚከሰት ፊል አርድ ምድር ላይ ወደፊት ድርቅ ይመጣል፣ ምድር ላይ እንደዚህ ይከሰታል፣ ምድር ላይ እንደዚህ ይከሰታል ብሎ መተንበይ ወማ ሰየሕሱል የሚገኝንም ነገር ወደፊት ወአይነ የትም እንደሆነ መናገር መካኑ ሸይእ የአንድ ነገር ቦታ አልመፍቁድ የጠፋን ነገር ቦታ መናገርን ይመስል ቁጭ ብሎ ጠንቋዩ እዚህ ቦታ ላይ እንደዛ አይነት እቃ እዚህ ቦታ ላይ ያስቀምጠውታል ብሎ ይናገራል። የጠፋን እቃ ቦታውን መናገር ይህም ራሱ ምንድነው? ጥንቆላ ነው ወይም ትንቢት ነው። ጥንቆላ ነው፣ መጠንቆል ነው። ወአይነ የት እንደሆነ መካኑ ሸይእ መፍቁድ የጠፋው እቃ ቦታ የት እንደሆነ መናገርን ይመስል ወዛሊክ ይህን ሁሉ የሚጠቀሙት ምድር ላይ ወደፊት የሚከሰትንም ነገር ይሁን የጠፋን እቃ ቦታ የሚናገሩ አንጠሪቂ እስትخدام الشياطين ሰይጣናቶችን በመጠቀም ነው። عن طريق ዘዴ ነው፣ በዚህ መንገድ ነው። እስትخدام الشياطين ሰይጣናትን በመጠቀም ነው። الذين እነዚህ ሰይጣናቶች ደግሞ يسترقون السمع ሰርቀው በማዳመጥ በሚያመጥ ከሚያመጡት information ከየት ሰርቀው ሚነ ሰማይ ከሰማይ ሰርቀው ከሰማይ ሰርቀው ነው የሚያመጡት የስተሪቁነ ሰምዐ ቃለ ተዓላ አላህም እንዲህ ይላል ስለ እነሱ ሲነግር هل أنبئكم ልንገራችሁን ላስረዳችሁን በላቸው አላመን ተነዘሉ ሸያጢን ሰይጣናቶች በእነማን ላይ እንደሚወርዱና እንደሚመጡ ወህይ ይዘው ራእይ ይዘው እንደሚመጡ ልንገራችሁን ተተነዘሉ ተተነዘሉ እንደማለት ነው ተነዘሉ ያለው ተተነዘሉ ነው አንድ ታውድቋል ተነዘሉ ይወርዳሉ ሸይጣኖች አላ ኩል በሁሉም ላይ አፋክ ውሸታም አሲል ወንጀለኛ በሆነ ላይ ነው የሚመጡ አፋቅ ቀጣፊ ማለት ነው። ቀጣፊ በሆነ ሰው ላይ አሲም ወንጀለኛ በሆነ ሰው ላይ ጠንቋዎች ቀጣፊዎች ናቸው። ሰይዱ ቀጣፊ ናቸው። ተነዘሉ ይወርዳሉ ሰይጣናት አላ ኩሊ አፋኪን በቀጣፊዎች ላይ ሁሉ አሲም ወንጀለኛ በሆኑት ላይ ይልቁነ ሰማዓ የሰሙትን ነገር ይለቁላቸዋል። ወአክሰሩሁም ብዙዎቹ ካዚቡን ውሸታሞች ናቸው። ጠንቋዎቹ ሲናገሩ ይህንን ቁርአን አያ ነብዩ አለይሂ ሰላቱ ወሰለም ምን ብለው ፈሰሩታል? በሐዲታቸው አንድ በስራ ሰብዕ የመጣችን information በመንተራት መቶ ውሸትን ይጨምሩበታል ጠንቋዎችን አሉት ነብዩ አለይሂ ሰላቱ ወሰለም። ስለዚህ የጠፋን ቦታ የሚናገሩት የወደፊትን ነገር መደየት ላይ የሚከሰቱትን የሚናገሩት በምን አማካኝነት ነው አለ ጠንቋዎች عن طريق استخدامي አሸያጢን ሰይጣናትን በመጠቀም ነው። ሰይጣናትን እንደሚጠቀሙ እነዚህ የስተሪቁን ሰምዕ ሰርቀው በማዳመጥ ሰይጣናቶች ከሚያመጡት ነው። ሰርቀው የሚሰሙት ከየት ነው? ሚነሰማ ከሰማይ ከሰማይ ይሰርቃሉ። አዎ ይሰርቃሉ። አላህ ራሱ ነግሮናል። አላህ በራሱ ራሱ በራሱ ነግሮናል። ሰርቀው ያመጣሉ። የመስረቅ ችሎታም እንዲኖራቸው አድርጎ ፈጥሯቸዋል። ለምን? ለፊትና ምድር ላይ ሰርቀው ያመጣሉ፣ ይናገራሉ፣ አንድነት ያመጣሉ። የሆነች እውነት ያመጡና ለጠንቋዩ ጆሮ ያስገቧታል። እሷን በመንተራስሱ ደግሞ መቶ ውሸት ይጨምርበትና ህዝቡን ያተራምሰዋል። ሰይጣናቶች ይዘው ይመጣሉ። አዎ ሰርቀው በማዳመጥ ያመጣሉ። ቃለ ተዓላ አዩ አላህ እንዲህ ይላል፣ ሀል ኡነቢኡኩም ልንገራችሁ ሆነ ላስረዳችሁ ሆነ ሀል መጠየቂያ ነው። ሀል መጠየቂያ ነው። ሀል ኡነቢኡኩም ላስረዳችሁ ልንገራችሁ ሆነ አላመን በነማን ላይ ተነዘሉ እንደሚወርዱ አሸያጢን ሰይጣናቶች በእነማን ላይ እንደሚወርዱ ከየት እንደሚወርዱ ከየት ነው የሚወርዱት? ሰማይ ድረስ ተቀጣጥለው ይወጣሉ አይደል? እነሱ ይዘው ይመጣሉ። የላይኛው ሰይጣን እንደዚህ እያስተላለፉ ማለት ነው። እያንዳንዱ ሰይጣን እንደ ኤሌክትሪክ ገመድ ነው። ላይ ያለው ለታች ያለው በፍጥነት በቅጽበት ውስጥ ጫፍ ምድር ላይ ይደርሳል። هل أنبئكم ልንገራችሁን على من በእነማን ላይ تنزل እንደሚወርዱ الشياطين ሰይጣናቶች ሰርቀው ባመጡት በእነማን ላይ እንደሚወርዱ ልንገራችሁ information ኑን ይዘው تنزل ይወርዳሉ على كل أفاك በቀጣፊዎች ላይ ሁሉ أثيم ወንጀለኛ በሆኑ ሰዎች ላይ ሁሉ ይመጣሉ መጥተው ምን ያደርጉላቸዋል ይልቁነ ሰምዐ አይል መስሙዕ ማለት ነው سمع ማለት የሰሙትን ነገር ይለቁባቸዋል ይልቁነ ያቀብሏቸዋል ለጠንቋዎቹ ለነዚህ أفاك أثيم ለሆኑት ማለት ነው። ስለዚህ ጠንቋይ ምንጊዜ ምንድን ነው? أفاك ና أثيم ነው። أفاك ማለት ለአንድ ሰው آفك ያለውን ነው መሸደድ አድርጎ كذاب ከተባለ በጣም ውሸታማ ነው። كاذب ውሸታም፣ كذاب እጅግ በጣም ውሸታም፣ آفك ቀጣፊ፣ أفاك እጅግ በጣም ቀጣፊ ሽዳ ሲሆን ሙባለግ አለው ሙባለግ አለው አላ ኩል አፋክ በቀጣፊዎች አሲም ወንጀለኛ እነሱ ላይ ነው ሰይጣናቶች ይዘው የሚመጡት። ለእነሱ ነው ይዘው የሚመጡት። ለትልቅ ሰው አምጥተው አይነግሩም። ከሰማይ የሰረቁትን አምጥተው ሸይጣኖች አንድ ተቀይ ጆሮ አያደርሱትም። እማን ጆሮ ነው ይዘው የሚገቡታል? ይልቁነ ሰምዓ የሰሙትን ነገር ያቀብሏቸዋል። ለነማን ወአክተሩሁም ብዙዎቻቸው ጠንቋዎች ካዚቡን ውሸታሞች ናቸው የሚናገሩት። አንዷን በመንተራት መቶ ውሸት ይጨማምራሉ ብለዋል ነብዩ አለይሂ ሰላቱ ወሰላም። በዛስ በአንድ ነገር ነው ኡማውም የሚተራመሰው። አንድ ቀን የሆነች ነገር ተናግረዋል። እሷን በመንተራስ ኡማው ሌላው ያልሆነው ከኛ ጉድለት እንጂ ከጠንቋው ከዛ ከሸኹ ጉድለት አይደለም ነው የሚለው። ወዛሊከ ይህም አነ ሸይጣን ሰይጣናቶች ቁርአኑን ሲሸፍሩት ይህም ማለት ምን መሰላችሁ? አልኡነቢኡኩም አላመን ተነዘሉ ሸያጢን ተነዘሉ አላ ኩሊ አፋኪን አሲም ማለት ወዛሊከ ይህም ማለት አነ ሸይጣን ሰይጣናት የፈሪቁን አልከሊማ የሆነችን አረፍተ ነገር ሰርቀው ይመጣሉ። ከየት ሚን ከላሚል መላኢካ ከመላኢካ ዘገባ ንግግር ማለት ነው። መላኢካዎች እርስ በርሳቸው ይወያያሉ። ምን አለ ዛሬ ጌታችን ምን ወሰነ? የሚጠይቁት ጅብሪልን ነው ተብሏል። አላህ ለጅብሪል ይነግረዋል። ጅብሪል ደግሞ ከሰማይ ሰማያት እየተሸጋገረ እስከ ሰማኡ ዱንያ ድረስ ይመጣል። ወደ ምድር ወህዩን ይዞ ይመጣል። መጀመሪያው ሰማይ ሰባተኛው ሰማይ ላይ ምን ተባለ ዛሬ ማዛ ቃለ ረብኩም ይባባላሉ። ቃሉ ልሐቅ እውነታን ተናገረ ይላሉ። እርስ በርስ መላይካው ሲያይ ሰማኡ ዱንያ ሲደርስም ሰማኡ ዱንያ ላይ ጥያቄ ሲያደርጉለት ሲናገር እርስ በርስ ይነጋገራል መላእካው። በዛን ሰዓት እነማን ያዳምጣሉ? ሰይጣናቶች ያዳምጡና ያችን ምድር ላይ የሚያደርሷል። አነ ሸይጣን ሰይጣናት የስተሪቁነ አልከሊማ አረፍተ ነገርን ይሰርቃሉ። ሚን ከላሚል መላኢካ ከመላኢካዎች ንግግር ውይይት ፈዩልቂሃ አምጥቶ ይለቃታል፣ ያቀብላታል። ሲኡዙኒል ካህን በጠንቋዊ ጆሮ አምጥቶ ሹክ ይለዋል። ማን ሸይጣን ማለት ነው። እየገባችሁ ነው የምንቀረው። ወየክዚቡል ካህኑ ጠንቋዩ ደግሞ ይዋሻል። መዓ ሀዲህ ልከሊማ ከዚህ ትክክለኛ ከሆነች እውነተኛ ወህይ እሷ ትክክል ናት። ከእሷ ጋር ይጨምራል ምን ሚአተ ከዝባ መቶ ውሸቶችን ይጨምራል። ሚአተ ከዝባ መቶ ውሸቶችን ይጨምርበታል። ሀዛ ሳቢቱን ፊ ሐዲስ ነቢይ ዓለይሂ ሰላቱ ወሰላም ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። የፊዚና አለይሃ ሚአተ ከዝባ መቶ ውሸትን ጠማምረው ነው የሚናገሩት። ዘደኞች ናቸው፣ ብልጣብልጦች ናቸው። እነሱ ብልጣብልጦች ስለሆኑ አንድ እውነታችን ህዝብ ባለበት በትክክለኛ information ኑ እንዲዳረስ አድርገው አንዷን ሀቅ ይናገሩና ያቺ መሆኑ አይቀርም። ለምን? አላህ ወስኗታል። የተወሰነ ነገር ስለሆነ የተነገረው ከዛም በኋላ እንደፈለጉ ይንቀሳቀሳሉ። አንድ ቀን እውነት አሰምተዋልና እንቋዎች የተደበቁት በዛች እውነት ነው። አንድ ቀን በሚያሰሟት እውነት مع هذه ከዚች ከሰሟት እውነታ ጋር ሚአተ ከዝባ መቶ ውሸት ይጨምርባታል። ፈዩሰድቁሁና ሰዎች አህለን ወሰህለን ብለው ይቀበላሉ። ፈዩሰድቁሁና ሰዎች ያምኑታል። ቢሰበቢ ምክንያት ትልከል ከሊማ በዚች ንግግር ምክንያት በየትኛዋ ንግግር አለቱ ስሚዓት ሚነ ሰማ ከሰማያት በተሰማችው ምክንያት ገብታችኋል አይደል? አምነው ይቀበለዋል ሰው ፈይፈድቁሁ ጠንቋውን እውነት ይሉታል ይቀበሉታል። እነማን አናሱ ሰዎች ቢሰበቢ ምክንያት በምን ምክንያት ትልከል ከሊማ በዚች አረፍተ ነገር ምክንያት በየትኛው አረፍተ ነገር አለቲ ሱሚዓት ሚነ ሰማ ከሰማይ በመስረቅ በሰይጣናት አማካኝነት የተሰማችውና ተይዛ የመጣችው ማን የተወሰደችው በሱ አማካኝነት ይታመናል ይህ ጠንቋይ። ወላሁ ልሙንፈሪዱ አላህ ብቸኛ ነው። የዕልም ልገይብ የሩቅን በማወቅ እሱ ብቸኛ ነው አላህ። ፈመን ዳዓ የተከራከረ የሞገተ ሙሻረከተሁ አላህ ጋር እጣመራለሁ ያለ አጋር ያለ ቢሸይን በምንም ነገር ሚን ዛሊክ በዚህ ጉዳይ ቢከሃና በጥንቆላም ይሁን አው ገይሪሃ በሌላም ይሁን ገይብን አውቃለሁ ያለ እየገባችሁ ነው የምንቀረው። ፈመን ዳዓ የሞገተ ሙሻረከተሁ ከአላህ ጋር አጋር ነኝ አለ። አጋር ነኝ ብሎ አይነሳም። አንድ ሰው ከሚያደርገው ድርጊት ነው የምንመዝነው። ገይብን አውቃለሁ ካለ ሙሻረከተ አላህን ዳዓ እያደረገ ነው። የግድ እኔና አላህ እኮ እኩል ነን፣ እናውቃለን፣ እሱም ያውቃል፣ እኔም አውቃለሁ። ይሄንን አይልም። በዛሂር እንደዚህ የሚከራከር የለም። ሙሻረከተ አላህን የተከራከረ ብሎ ማለት ምን ማለት ነው? ኢልመል ገይብን አውቃለሁ ካለ ከዳዓ ፈቀድ ሙሻረከተ አላህ አላህ ጋር አጋር ነኝ እያለ ነው። ለምን ቁል ላ ያዕለሙ መን ፊ ሰማዋት ወልአርድ አልገይበ ኢለላህ ብለናልና በምድር በሰማያት ያለ ገይብን የሚያውቅ የለም አላህ እንጂ ተብሏልና ወላሁ አልሙንፈሪዱ ቢዕልም አልገይብ የሩቅን በማወቅ አላህ ብቸኛ ነው። ፈመን ادعى የሞገተ የተከራከረ ሙሻረከተሁ አላህን አጋር ነኝ አለ ፊ ሸይእን በሆነች እውቀት ሚን ዛሊክ ከዕልም አልገይብ ቢካሃና እንቁላልን በመጠቀም ይሁን አው ገይሪሃ ሌላም ዘዴ ተጠቅሞ ይሁን ኮከብንም ይቁጠር ሲኒንም ያንብብ መዳፈንም ያንብብ ምንንም ያድርግ ብቻ አውቃለሁ ካለ ዒልም ልገይብ በካህና በጥንቆላም ይሁን አው ገይሪሃ እኔ ወልይ ነኝ ብሎም ይሁን ተቀምጦ ኪታብ በመግለጥም ይሁን በምንም ይሁን ብቻ በምንም ቢአይ ወሲለት ምን አልወሳል በምንም ዘዴ ይሁን ገይብ አውቃለሁ ካለ አው ሰደቀ ወይ እውን ብሎ ከተቀበለ መየድዒ ዛሊክ የሚሞግተውን ሰው አዎ ትክክል ነህ ካለ ራሱ ዒልም ልገይብ አውቃለሁ ባይልም ማለት ነው። ሁለቱም ተመሳሳይ ነው ሁክማቸው። የተከራከረም አው ሰደቀ ወይ አዎ ትክክል ነው ያለ ለየድዒ ዛሊክ ይህን ለሚሞግት ሰው ይሁንታ የሰጠ ፈቀድ ጀዓለ ሊላሂ ለአላህ አድርጎለታል ሸሪከን አጋር አድርጎለታል ማለት ነው። ማን መሐመድ ማን አጋር ያደረገው? ማን ማን ነው ሰውዬ ነው አጋር ያደረገው? ዒልመ ልገይብ ዒልመ ልገይብን አውቃለሁ አለ። የካህና ጥንቆላንም በመጠቀም ይሁን አው ገይሪሃ በሌላም ሲኒንም በማንበብ ይሁን ይሄ ራሱን ምን እያደረገ ነው? جعل نفسه شريكا لله ራሱን ለአላህ አጋር አድርጎ እየቆጠረ ነው። አው ሰደቀ መየድዒ ምን ማለት ነው? ሐዲስ አው ሰደቀ መየድዒ ወይ ደግሞ እውን ያለ ማንን ራሱ ነኝ ባይልም እንኳን ወይም እውነት ነው አዎ ትክክል ነው እርሶ ያውቃሉ ያለ ይሁንታን ይሰጥ ማለት ነው። او صدقنا يدعي ذلك فقد جعل لله لا الله هذه تقول لك شريكا عدار كما هو بهنا بدي من خصائصه للسبكة بالتلية بدي لما نبتا علم الغيب يمان خصائصنا خصائص مالك من دينه علي ما هو الخصائص ما معنى الخصائص خصائص مالك من دينه ها ليه هنا خصائص مالك من دينه ልዩ ማለት ነው የተለየ ማለት ነው ለአላህ ብቻ የተለየ ባህሪ ነው ገይብን ማወቅ هذا من خصائص الله ወልከሃና ጥንቆላ ደግሞ የሚገርመው ላተክሉ አትጸዳም ምን ሽርክ ከሽርክ አትጸዳም ከሽርክ አትጸዳም ጥንቆላ ጥንቆላ ጥንቆላው ሊሰራ ምን ያስፈልገዋል ሽርክ ግድ ያስፈልጋል ጥንቆላ እንዲሰራ ሽርክ ያስፈልገዋል አንዳንድ ኢንፎርሜሽን እንዲመጣለት ማለት ነው ወልከሃነቱ ጥንቆላ ላተክሉ ምንድን ነው ያልኩት? ላተኩሉ ጫፍ አትጸዳም። ላተኩሉ አትጸዳም። ሚን ሽርክ ከሽርክ አትጸዳም። ሊአነሃ ምክንያቱም ትቀርቡ ኢለ ወደ ሰይጣናት ታቀርባለችና ቢማ ይሕቡን ሰይጣናት በሚወዱት ታቀርባለች። ማን ካህና ጥንቆላ ታቀርባለች። እንግዲህ ጠንቋይ የነማን ዘመድ ነው? የሸይጣን አጋር ነው። የሸይጣን ዘመድ ነው። ለምን የተቀረበ ለሸያጢን ወደ ሰይጣናት ይቃረባልና በምን ይቃረባል? ቢማ ይሁቡን ቢማ ይሁቡሁ ቢማ ይሁቡ ነፍሱህ በል ቢማ ይሁቡን እነማን በሚወዱት ሰይጣኖች በሚወዱት ይቃረባልና ይሄ ሰይጣኖች በሚወዱት ወደ ሰይጣናት መቃረብ ማለት ደግሞ ወይንም ሰሄ ከሃና ጥንቆላ ማለት ሽርኩን ፍርቡ ብያ በአላህ ጌትነት ላይ ማጋራት ነው። የኡሉህያ ተግባር አይደለም ይሄ። ዒልመል ገይብ ማለት እኮ እንትን ነው፣ ኡሉህያ ነው፣ ሩቡብያ ነው። ሩቡብያ ነው ኡሉህያ ነው ሩቡብያ ነው። በምን አወቃችሁ? ዒልመል ገይብ የሚባለው ሩቡብያ ነው علم الغيب የማን ባህሪ ነው? የአላህ ሲፈት ነው አይደል? يعلم الغيب አላህ ገይብን ያውቃል። هو علام الغيوب ነው አላህ። ሩብያ ነው ኡሉህያ? አምረላህ ተረዳድ እ ሩብያ ነው ኡሉህያ? አንድ የተነጋገርነው እኮ ነገር አለ። ለሩብያ ሚዛን አለው፣ ለኡሉህያ ሚዛን አለው። ማንም ይነግረኝ። እሺ ከኛ ወደሱ የሚሄድ ከሆነ ምንድነው ኡሉህያ ነው፣ ኡሉህያ ነው። ከሱ ደግሞ ወደኛ የሚመጣ ከሆነ ምንድነው ሩብያ ነው። ዒልመል ገይብ ከኛ ወደሱ ነው እንደሚሄደው አይደለም፣ የራሱ ባህሪ ነው አይደል? ስለዚህ ምንድነው ማለት ነው አንድ ሰው ዒልመል ገይብ አውቃለሁ ቢል በኡሉህያ አሻርኳል ነው የምንለው፣ በሩብያ አሻርኳል ነው የምንለው። በሩቡ ጅንያ ጉም ፈሄ ዕልም አልገይብ ሽርኩን ሽርክ ነው ፊሩብያ ፈሄ እንቁላ ማለት ሽርኩን ፊሩብያ በሩብያ ማጋራት ማለት ነው በኡሉህያ አይደለም በኡሉህያ በኡሉህያ ማጋራት እኮ ማለት እኛ በምናመልከው ከኛ በሚደረግ አምልኮ ፍጹም ለጌታ ብቻ መሆን አለበት ለሌሎች አማልክቶች አትስጡ ማለት ነው ዕልም አልገይብ እናውቃለን ማለት ደግሞ የአላህ ባህሪ እኔም ተላብሼዋለሁ ማለት ነው። ይሄ ደግሞ የአላህ ባህሪ ነው። የአላህ ባህሪ ማንነቱን የሚገልጽልን። ሩብያ ነው ስያሜዎቹ፣ ባህሪያቶቹ ሩብያ ነው የሚገልጹት። ሩብያ ነው የሚገልጹት ምን ሐይቱ አለበትና ኢድዓ ሙሻረከትላህ አላህን እጋራዋለሁ የሚል አባባል ስላለበት ፊዕልሚ በእውቀቱ እሱ ጋር ተመጣጣኝ ነኝ ማለት ስላለበት ነው። ይሄ ጥንቆላ ሽኩን ፍሩብያ በጌታ ጌትነት ላይ እንደማጋራት ነው የሚቆጠረው። ሌላም የገይብን ያውቃለ ማለት ነው። ሌላ ገይብን የሚያውቃለ ማለት ነው። ይሄ ጥንቆላ ሽርኩን ፍሩብያ በአላህ ጌትነት ላይ ማጋራት ነው። ምን ሐይቱ ሽርካይ ምን አለበትና ኢድዓኡ መሞገት ስላለበት ሙሻረከቲላ ለአላህ አጋር ነኝ በሚል ፊዕልሚ በእውቀቱንም የእሱ አጋር ነኝ የሚል አባባል በውስጡ መልእክት አለና من حيث በዛ አቅጣጫ ስናየው ማለት ነው። من حيث በዛ አቅጣጫ ስናየው ادعاء ክርክር አለበት። مشاركة الله አላህን እጋረዋለሁ في علمه በእውቀቱ የሚል አለበት አንድ በል ሌላም አለ ምን ወሽርኩን ፊል ኡሉሂያ ጥንቆላ ሽርክ ፊል ኡሉሂያም ትሆናለች። ሽርክ ፊል ኡሉሂያም ትሆናለች። ጥንቆላ ላይ ሁለት አይነት አቂዳ ነው የሚበላሸው ማለት ነው። በሩብያም ይበላሻል። አንድ ሰው ጠንቋይ ነኝ ገይብን አውቃለሁ ብሎ ለሰዎች ትንቢት የሚናገር ከሆነ በእውቀት ማንን እመስላለሁ እያለ ነው። አላህን እመስላለሁ እያለ ነው። በዛ አቅጣጫ በማን ያጋራው? ሩብያ ነው በኡሉህያ በሩቡብያ ይችን እንዳለች ያዟል። እንቀጥል። ወሽርኩን አሁንም ጥንቆላ ማለት ሽርኩን ፊል ኡሉህያ ናት። በሌላ አቅጣጫ ደግሞ ስንመጣ ሽርክ ፊል ኡሉህያ ናት። በምን ስናየው ምን ሐይቱ ተቀሩብ መቃረብን ስናይ ለገይሪላህ ከአላህ ውጭ ወዳለ አካል መቃረብን ስናይ ቢስእምን አልዒባዳ በአምልኮ በአምልኮ ለጅኑ ምን ይደረግለታል? ይታረድለታል። ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ነበር። እርጅን ለማን ሰጠ? ለጅን ሰጠ። በማረዱ ጅንን በኡሉህያ አጋርቶታል። ዕልመል ገይብ አውቃለሁ ብሎ ለጥንቆላ ቁጭ ማለቱ እንደ አላህ እኔም አውቃለሁ እያለ ነው። በሁለት አቅጣጫ ነው ማለት ነው ሽርኩ። ተግባብተናል። ገብታችኋል? አንድ ጠንቋይ በስንት አቅጣጫ ነው ሽርክ የሚፈጽመው? በሁለት። በምንና በምን? بروبيا بروبيا يا جارو من سلالم غيبنا وقالوا سلالة غيب ما بك سلاله يا الله يجي سنك ومجلك أيسو يذل بحري ونوزنا شرك في الألوهية شرك في الألوهية من حيث ماذا فمن أقطعك سنة من حيث التقرب بمتقارب سنة الزنود ودما إلى الشياطين لماذا በምን መቃረብ ወደ ሰይጣን አለ ቢልዒባዳ ትላለህ። ዒባዳ በዒባዳ ምን ሰገደ እንደ ለሰይጣን ይሄ ምን ነው ቢልዒባዳ ያለው? ዘብህ ራሱ ዒባዳ ነው። ዘብህ ራሱ ዒባዳ ነው እና በዒባዳ ተቃርቧል። ገብቷችኋል ማለት ነው። ወአን አቢ ሁረይረተ ረዲየላሁ ዐንሁ አን ነቢዩ ሰለላሁ ዐለይሂ ወሰለም ቃል አቡ ሁረይራ ከነቢዩ ዐለይሂ ሰላቱ ወሰላም እንዲህ ሲሉ ሰምቻለሁ አሉ ነቢዩ። ምን አሉ ነቢዩ? መን አታ ካሂነን ጠንቋይ ዘንድ የሄደ ፈሰደቀሁ አዎ ትክክል ነህ ብሎ ይሁንታ ሰጥቶ ከተቀበለው ቢማ የሚለውን አባባል ከተቀበለው ጠንቋው ዘንድ ሂዶ አምኖ ተቀብሎ ከመጣ መን አታ ካህነን ጠንቋይ ዘንድ የሄደ ፈሰደቀሁ ካመነው ቢማ ጠንቋዩ የሚለውን አህለው ብሎ ከተቀበለ ፈቀድ ከፈረ ይህ ሰውዬ ክዷል። ቢማ ኡንዚለ በተወረደው ክዷል። አላ ሙሐመድን ሰለላሁ ዐለይሂ ወሰለም በመላእክተኛው ላይ በተወረደው ቁርአን ሙሉ በሙሉ ክዷል። ከኢስላም አፈንግጧል ያለው ነብዩ አለይሂ Thank you. ከሐዲስም ሲሰራ ሐዲስ ሐዲስ ትርጉሙን ሳይሆን ዝም ብለህ ቀራል ይመስል መናታ ፈቀደከሁ ቢማ የቁል እሺ ቢማ የቁል ከዛ ቀጥሎ ያለውን ቀራው ሐዲስ ነው አ من أتى كاهنا فصدقه بما يقول فقد كفر بما أنزل بما أنزل ነው بما أنزل ቢማ ኡንዚለ ቢማ ኡንዚለ በተወረደው ቢማ አንዘለ ባወረደው ነው የሚሆነው። ቢማ ኡንዚለ በተወረደው ክዷል አላ ሙሐመድ ሰለላሁ ዐለይሂ ወሰለም። ወሚማ የጂቡ ተንቢሁ በጣም ማሳሰብ መንቃት የሚገባው ነገር አለ። ወሚማ የጂቡ ተንቢሁ ማንቃት የግድ የሚወጅ አለ። ወተነብሁ ለሁ ሊነቁለትም የሚገባ ተንቢህ ማንቃት ሰዎችን መቀስቀስ ማለት ነው። ተንቢህ ያእክ አለበት ተነቦህ ከሆነ ደግሞ ለራስ መንቃት ነው። ተነቦህ መንቃት፣ ተንቢህ ማንቃት፣ ተንቢሃት ማነቃቂያ መቀስቀሻ፣ የተኙ ሴቶችን ማነሳሻ ማለት ነው። እንቅልፍ የወሰዳቸውን መቀስቀሻ ማለት ነው። የኪታብ ስም አለ ተንቢሃት ወሚማ የጅቡ ተንቢሁ ማንቃት ይወጅባል። والتنبه له ሊነቁለትም ይገባል። ማንቃት ይወጅባል ሌሎችን ዳዕዋ ማድረግ ማለት ነው ተነብሁ ማለት ደግሞ ለራስ መንቃት አተነብሁ አወለን ثم التنبيه ንቃ ሰዎችን አንቃ ወሚማ የጂቡ ተንቢሁ ሊያነቁና አደራ ሊሉ ለሰዎች ሊያውጁ የግድ የሆነ ኢንፎርሜሽን አለ ወተነብሁ ላ ሊነቁለትም የሚገባ እነማን ናቸው ሊያነቁበትም ሊነቁለትም የሚገባ ነገር ምንና ምን ነው አነሲሕረ አነስተሐረተ አስማተኞች ወልኩሃን ጠንቋዎች፣ ወልዓራፊን እነዚህ ትንቢት ተናጋሪዎች ያዕበሱነ እየቀለዱ እየተጫወቱ ነው። ቢዓቃኢድ የሰዎችን አቂዳ በሰዎች እምነት እየቀለዱ እየተጫወቱ ነው። ቢሃይቱ በዚህ መልክ ነው የሚታየው። ቢሃይቱ ይዙሂሩን ራሳቸውን ያሳያሉ። ቢመዛሃሪል አጢባ ዶክተሮች ሆነው ብቅ ይላሉ። ህክምና እንሰጣለን፣ የባህል ህክምና ይለዋል። ምን አልዓጀብ ባለፈው አንድ እንደነገረኝ እጁን የልጁን እጅ ታሟል ወንድሜ የአክስቴ ልጅ ነው አለ። መጽሐፍ ላይ እጁን ያስቀምጠዋል እንደዚህ። ከላይ ቁርአን አለ፣ ከታች ምን አለ? መጽሐፍ ቅዱስ አለ። አንድ ነው። የሚገርመው መድኃኒቱን ይነግራል። ለሁለት ወር ይህንን እሰዳለሁ፣ ለሁለት ወር ያንን ኪኒን ያን መድኃኒት የሚመስል ነገር ይሞቃል፣ ለሁለት ወር ሰላም ይሆናል አለ። በሁለተኛው ወሩ መልሶ ሌላ ገንዘብ ይዞ ይሄዳል። ምን ሆነው ነው የተቀመጡት? እነዚህ የባህል ህክምና የሚባል አለ። የባህል ህክምና የሚባል ተለቀውበታል። በከተማ ውስጥ በተለይ ተለቀዋል። በማስታወቂያው በምኑ በምኑ ቀውጥ ያደርጉታል። የጤና ሚኒስቴር አንዳንዶቹን የተወሰኑትን አግዷል። የተወሰኑ ደግሞ ፍቃድ የተሰጣቸው አሉ። የተወሰኑ ፍቃድ የተሰጣቸው አሉ። የእነሱ መድኃኒቱ ጉዳት የለውም፣ እምነት ጋር የተያዘ አይደለም፣ ጥንቆላ ጋር የተያዘ አይደለም፣ አስማት ጋር የተያዘ አይደለም ከሚል check ካደረጉ በኋላ የተፈቀደላቸዋል። ዝም ብለው ፍቃድ የሌላቸው ግን የሚካሄድባቸው ሰዎች አሉ። ከአባቶቻችን የወረስ ነው ብለው ቅጠላ ቅጠል የሚሸተት የሚጠፍ የሚሞቅ ምን የተለያየ ነገር ይሰጣሉ። እምነት ጋር የተያዘ ነው። ይኸው ተመልከቱ ምን እንደሚሉ ወሚና የጅቡ ተንቢ ሰዎችን ማንቃት አለብን። ወተነቡህ ይለሁ እኛም መንቃት አለብን። ነቂዎች መሆን አለብን። ለምን አነ አስማተኞች ወልኩሃን ጠንቋዎች ወልዓራፊን ትንቢት ተናጋሪዎች ያዕበቱን እየቀለዱ ነው ያሉት፣ እየተጫወቱ ነው ያሉት። የዓቃኢድ በሰዎች እምነት ላይ የዓቃኢድ ናስ በሰዎች እምነት ላይ እየተጫወቱ ነው ያሉት። እንድን ሊጫወቱ ቻሉ። ይህ ሰውን ያታልላሉ። ለምን ቢሐይቱ በዚህ አይነት ባህሪ ነው የሚገር ይዝሂሩን ቢሐይቱ ይዝሂሩን ራሳቸውን ያሳያሉ። ይዝሂሩን ማለት ምንድን ነው? የዝሃሩን ወይ ለሰዎች ጉልህ ይሆናሉ፣ ለሰዎች ብቅ ይላሉ፣ ይታያሉ። ምን መስለው ነው የሚመጡት? ቢመዝሃር አጥባ ዶክተሮች መስለው ነው የሚመጡት። ዶክተር የህክምና ባለሙያ ሆኖ ብቅ ይላሉ። ፈየእሙሩን አልመርዳ በሽተኛን ያዝዙታል። በምን ቢዘብሒ ረድ ይሉታል። ለገይርላ ከአላህ ውጭ ላለ አካል ረድ ይሉታል። ምን መስለው ነው የመጡት? የብሂሩን አንፉሰሁም ራሳቸውን ያሳያሉ። ቢመዝሃር አጥባ በዶክተሮች ገጽታ በዶክተሮች ገጽታ የነሱን ገጽታ ይዘው የነሱን ባህሪ ተላብሰው ነው የሚመጡት። ህክምና እንሰጣለን ብለው ነው የሚወጡት። መሸወጃ ጠንቋይም ራሱ ቴክኖ በረቀቀ ቁጥር የወንጀልም አይነት እየረቀቀ ነው የሚሄደው። አሁን ሰዓት በቴክኖ እነሱም ረቀው ነው የመጡት። ጠንቋዮች ረቀው ነው የመጡት። የመብሃር አጥባ እንደ ዶክተር ሆነው ብቅ ይላሉ። ወይ ዩዝሂሩን ዩዝሂሩን ካላችሁ ራሳቸውን ያሳያሉ ማለት ነው። የባህሩን ብቅ ይላሉ ሰው መካከል ማለት ነው። ቢመዝሀር አጥባ የአጥባዎችን ገጽታ የእነሱን ባህሪ ተላብሰው ይመጣሉ። ፈየእሙሩን አልመርዳ በሽተኛውን ያዙታል። ቢዘብሒ እረድ የገይሪላህ ከአላህ ውጭ ላለ አካል እንዳርድ ያዙታል። ቢአየዝበሑ እንዳርዱ ያዟቸዋል። ሸኽም መስለው ይመጣሉ አይደል? መሻይኾች ታላላቅ ጥምጣማቸውን ጠምጥመው ፂማቸውን አሳድገው በቃ ዘንጋቸውን ይዘው ቁርአን ተሸክመው ምን ይመጣሉ? ምን ምን ያዛሉ መሰላችሁ? ቢአየድበሁ በሽተኛውን እንዳርዳዙታል ወይ በሽተኛውን ቤተሰቦች ኸሩፈን በግ እንዳርዳዙታል። በግ ኸሩፍ ማለት በግ ኮርማ ማለት ነው። የበግ ኸሩፍ ምንድን ነው? ወንድ በግ ኸሩፍ ይሉታል። ወንድ ኸሩፍ ረድ ይሉታል። ሲፈቱሁ ባህሪው ወይንም እንትኑ ሲፈቱሁ ከለሩ ከዛ ወከዛ እንደዚህ እንደዚህ የሆነ ጥቁር መላ ሰውነቱ ጥቁር የሆነ እግሩ ነጭ የሆነ ብለው ያዙታል። ወይ ይሄ ደረቱ ምን የሆነ ነጭ የሆነ የሆነ የተዘበራረቀ ነገር ያዙታል። ሙሉ ጥቁር የሆነ ረድ ረድሉታል። በግ ኸሩፈን አየዝበሑ እንዳርዱ አዟቸዋል። ኸሩፈን በግን ሲፈቱሁ ምኑ ባህሪው ከለሩ ከዛ ወከዛ እንደዚህ እንደዚህ የሆነ በግ ረድ ብለው ያዛሉ። ሌላ አው ደጃጃ ወይ ዶሮ ረድ ይሉታል። ወይ ዶሮ ረድ ይሉታል። ሲፈቱሁ ከዛ ወከዛ የእሱን ባህሪ እንደዚህ እንደዚህ አይነት ዶሮ ምን አይነት ዶሮ ነጭ ዶሮ ገብስማ ዶሮ ጥቁር ዶሮ ቀይ በጥቁር በቃ ይህን ረድን የሚያዝታል አው የክቱቡነ ወይ ደግሞ ጸሐፊ ሆኖ ይመጣሉ ወይ ህርዝ ሰጪ ሆኖ ይመጣሉ እነዚህ እረዱ ነው የሚሉት ይሄ ራሱን የቻለ አንድ አይነት ባህሪ ያላቸው የዚህ አይነት ባህሪ የተላበሱ በአንድ ከተማ ውስጥ ይኖራሉ በሌላ ቦታ ደግሞ ምን አይነት ገጽታ ለብሰው ይመጣሉ? አንድ ላይ ሆን ይችላል። ግማሾቹ ጠንቋዮች ደግሞ ሰሐራ ኮሃን አራፎች አው የክቱቡነ ወይ ይጽፋሉ፣ ለሁም ለሰው ልጆች ይጽፋሉ። አጦላሲን አሽርክያ ሽርካዊ የሆነችን ህርዝ ይጽፋሉ። ጦላሲን አሽርክያ ይጽፋሉ። ምን ፈልገህ ነው? እረ ልጄ በጣም ሌሊት ያቃልሸዋል። ማን ጽፍለታለን፣ ምን ችግር አለ? ከኪታቡ ቁርአንን ጽፈው ጣጣ የለም ይላሉ። ይጽፉና ሰጥተው በቆዳም ይሁን በሆነ ነገር ይሄንን አንገቱ ላይ አድርግለት ሁልጊዜ፣ ወይም እሱቁ ላይ ስቀለው፣ ወይ ቤቱ ላይ ስቀለው፣ ወይም እንደዚህ ቦታ አድርገው ይሉና ፍርድ ብለው ይሰጧቸዋል። ይሄን ጸሐፊ ሆኖ የሚሰሩ አለ። በየትኛውም ከተማ ውስጥ አለ። እነዚህ ሞተዋል። በየትኛውም ከተማ አው የክቱሙነ ወይ ይጽፋሉ፣ ለሁም ለሰው ልጆች ይጽፉላቸዋል። አጥላሲነ ሽርክያ ሽርክ ያለበትን ፍርድ ይጽፉላቸዋል። والتعاويذ الشيطانية የሰይጣን ተዓውዝ የአላህን ተዓውዝ እኮ አይደለም። قل أعوذ برب الفلق፣ قل أعوذ برب الناس አይደለም። تعاويذ شيطانية የሰይጣንን መነባንብ ማለት ነው። تعاويذ شيطانية ማለት የሰይጣን መነባንብ፣ ሰይጣናትን መጥሪያ ሰይጣናትን መጥሪያ አላቸው የራሱ የተቀመጠ የሚያስጽፍ ወተዓውዘ ሸይጣንያ በምን አይነትም ይጽፉላቸው بصفة حروز በህርዝ መሰል ይጽፉላቸዋል። ህርዝ አስመሰለው ማለት ነው። حروز ማለት የህርዝ plural ነው፣ አንድ ነው። በህርዝ ምስል ይጽፉላቸዋል። يعلقونها እንዳንጠለጥሉ ያዟቸዋል። እንድሰቅሉ እንዳንጠለጥሉት ያዟቸዋል። እምናቸው ላይ في رقابهم አንገታቸው ላይ እንዳንጠለጥሉ ያዟቸዋል። أو يضعونها ወይ እንዳስቀምጡ ያዟቸዋል። የት እንዳስቀምጡ? ሲፈናድቅህም እሳጥናቸው እቁም ሳጥን ውስጥ አስቀምጡ አስቀምጠው ምንም ነገር አይፈጠንም ይላቸዋል። ተግባባን አይደል? ምንን ይጽፋሉ? ጦላሲ መሽርክያ ምን ማለት ነው? ጦላሲ ጠላቴ ምንድን ነው? ወተዓዊዘ ሸይጣንያ የሰይጣንን ተዓውዞች የሰይጣንን መነባንቦች ይጽፉላቸዋል። ቢሲፈቲ ሐሩዝ በህርዝ መሰል ነገር ይጽፉላቸዋል። እንደ ህርዝ አድርገው ዩዓልቁነሃ እንዳንጠለጥሉና እንዲሰቅሉ ያዟቸዋል። ፊሪቃቢህም አንገታቸው ላይ ሌላ አው የዱዑነሃ ወይ እንዳስቀምጡ ያዟቸዋል። ከጻፉ በኋላ የት እንዳስቀምጡ? ፊ ሰናደቂህም ሳጥኖቻቸው ውስጥ ጀምዑ ስንዴቅን ሶናደቅ የሱንዱቅ ፕሉራል ነው። ፍንዱቅ ማለት ምንድነው? አንድ ሳጥን ፍንዱቅ ይባላል። ሶናደቅ ትለዋለህ ብዙ ሳጥኖቻቸው ውስጥ አው ፊ ቡዩቲህም ወይ ቤት ውስጥ አስቀምጡት ግድግዳው ላይ ስቀዩ ስቀለው ይባላሉ። እንደዛ የሚያዙ አሉ። በምን መሰል ነው የመጡት? ጠንቋዎች ምን መስለው ነው የመጡት? አንደኛ አሊ ምን መስለው ይመጣሉ? ማንን መስለው ይመጣሉ? አጥባኦችን መስለው ይመጣሉ። ሁለተኛ ምን መስለ ይመጣሉ? ጸሐፊያን ህርዝ ጸሐፊ ሆነው ኪታብ እየገለጽ እኛ ከቁርአን ነው የምንጽፍላችሁ ይላሉ። እኛ ከሐዲስ ነው የምንጽፍላችሁ ይላሉ። ተጽፎ ማንጠልጠልም ሆነ መስቀል ማስቀመጥም ሆነ ምን ማድረግ የለም። ሸሪዓት ኢስላም የለም አይሰራም። ቁርአኑ ላይ የተወሰነ ኺላፍ አለ እናየዋለን ኢንሻአላህ ስለምንደርስበት ይሄ ሲፈናደቅ ይህም አፊቡ የቴም እቤት አስቀምጡት ይላል። ወልባዕዱ ልአኸር ሌሎቹ ደግሞ ሶስተኛው አይነት ጠንቋዮች ሰሐራ ኩሃን አራት ትንቢተኞችም ይሆኑ ጠንቋዮችም ይሆኑ አስማተኞች ወልባዕዱ አልአኸር ሌሎቹ ደግሞ ሌላ ባህሪ ይዘው ነው የሚመጡት። ምክንያቱም በዚህኛው ንግድ እየተበላባት እየተበላበት ነው። ዶክተር መስለው እንዳይመጡ የተወሰነች የዶክተርን ባህሪ የማሳየት አቅም ከሌላቸው ጸሐፊ ሆነው ይመጣሉ። ጸሐፊ ሆነው ለመምጣት ደግሞ የማያሟሉ ከሆነ ይህን መስለው ይመጣሉ። ሶስተኛው ምን መስለው ይመጣሉ? የቡሃሩ ራሳቸውን ግልጽ ያደርጋሉ። በምን ቢመዝሃሪ ሙኽቢሪ ትንቢተኛ ሆነው ይመጣሉ። ቢመዝሃር ባህሪ ተላብሰው ይመጣሉ። የማን አልሙኽቢር አኒል ሙገይባት የሩቅ ተናጋሪ ትንቢተኛ ትንቢተኛ ሆነው ይመጣሉ። ቁጭ ብለው ፈራጅ ማለት ነው። ምንድነው የምፈልገው ያሉ ጠምጥመው ይቀመጡና እነዚህ ጽሁፍ አይጽፉ ወይም ደግሞ ምን አይሉ አጥባዕ ዶክተሮችን አይደለም ስለሚመጡት ሌላ ንግድ ዘርፍ ነው ሄደ ወልባዕዱ አልአኸር ሌሎቹ የብሃሩ ራሳቸውን ግልጽ ያደርጋሉ ይዝሂሩ ቢመዝሃሪ በዚህ ገጽታ አልሙኽቢር በሚናገር ሰው አኒል ሙገየባት የሩቅ ትንቢት በሚናገር ሰው ምስል ይቀመጣሉ። ወአማኪን አልአሽያኢል መፍቁዳ የጠፉ ነገሮችን ቦታ ተናጋሪ ሆኖ ይቀመጣሉ። ሶስተኛው አይነት ማለት ነው። ግልጽ ነው ይሄ ገብቷችኋል? ከኋላ ወልባዕድ ልአኸር የብሃሩ ራሳቸውን ብቅ ያደርጋሉ፣ ብቅ ይላሉ። ቢመብሃሪ በገጽታ አልሙኽቢር ትንቢተኛ አኒል ሙገየባት ስለ ሩቅ የሚናገር ሆነው ፈራጅ ሆነው ቁጭ ይላሉ ጠንቋይ ወአማኪኑ الاشياء المفقوده የጠፉ ቦታዎች ምንድነው የጠፋበት እነዚህን የራሱ ይሰራላቸዋል አይደል አዎ ይሰራል يرحمك ቢሐይቱ የእቲህ ልጁሃል መሀይሞች ይመጣሉ መሀይሞች ይመጣሉ ፈየስአሉነሁ ይጠይቁታል ይሄንን ጠንቋይ ይሄንን ፈራጅ ማለት ነው ሙኽቢር አኒል ሙገይባት ስለ ሩቅ ተናጋሪ ትንቢተኛ ወአማኪኒ ቦታዎችን አልአሽያኢ ነገራቶች አልመፍቁዳ የጠፉ ነገራቶችን ቦታ ተናጋሪ ሆኖ ቁጭ ነው ያለ። ዙሃሎች እየመጡ ፈይስአሉነህ ይጠይቁታል። አናሻኢል አባኢአ ስለ ጠፋ ይጠይቁታል። ብሬ የተዘረፈ መኪና የጠፋች የት ቦታ ነው ማን የዘረፋት ብሎ ጠንቋይ ዘንድ ሄዶ ይናገራል። የሚገርም ጠንቋይ አንዳንድ ጊዜ ምን ሊያደርግ ይችላል? ሊያጋጥመው ይችላል። ያንተ መኪና እዚህ ቦታ እዚህ ጋራጅ ውስጥ አስቀምጠዋታል ይወጣል። ቀጥ ብሎ እዛ ቦታ ሲሄድ ያገኛል። እንደዚህ ያለ ሰዎችን ለመሽ ለማታለል ማለት ነው። ጅኖች ይህን ስራ ይሰራሉ። የራሳቸው ዳዕዋ ነው እያጧጧፉ ያሉ ሸይጣን ሸያጢን አኔል አሸኢል ባኢዓ ባኢዓና መፍቁዳ አንድ ነው። ባኢዓ የጠፋ መፍቁዳ የጠፋ ማለት ነው። የጠፋን ዕቃ ቦታ ይናገራሉ፣ ይጠይቃሉ እየሄዱ ጃህሎች ፈየኽቢሩሁም ቢሃ ይነግራቸዋል ማን ያ ጠንቋይ ቁጭ ያለው ጠንቋይ ይነግራቸዋል። አው ይህዲሩሃ ወይ ያመጣላቸዋል። ፍጥሮት ትመጣለች፣ እንስሳዋ ትመጣለች። ቀጥታ ማነው እየነዳም ያመጣል እ ከዚህ ድረስ ነው ሰውን ያታለሉት። እና ይሄ አያታልልም እንደ ጃሂልን ጃሂልን ሊበሉትም ይችላሉ እንዴ? አው ያህዱሩሃ ወይ ቀጥታ ራሱ ያመጣታል። ምን ጅን ይገፋ ያመጣታል። ቀጥ ብላ ትመጣለች። ፈየኽቢሩሁም ይነግራቸዋል ቢሃ በጠፋችው ዕቃ ቦታ እዚህ ቦታ ላይ ታስራልሃለች ይለዋል። አው ያህዲሩሃ ወይ ራሱ ያመጣታል። አው ይህዲሩሃ ወይ ያመጣታል። ለሁም ለሰዎቹ በምን አማካኝነት ያመጣታል ከተባለ ቢዋሲጡ ፊ ዑመላኢሂ በሰራተኞቹ አማካኝነት ምን ሸያጢን ከሰይጣናት ባሉት ሰራተኞቹ እያስነዳ ያመጣታል ያመጣታል። እንደዚህ አይነት ተአምር የሚታይበት ሀገርም አለ። አልሐምዱሊላህ ወላሂ እንኳ ማራአይና እንደዚህ የጠፋን ዕቃ የሚያመጣለን ما سمعت الآن إلا أنني قرأت وبعضهم ሶስተኛ አይነት ቀራን አራተኛው ደግሞ የጠንቋዎች የአስማተኞችና የትንቢተኞች አራተኛ ባህሪያቸው ወባዕዱሁም ከፊሉ ደግሞ የብሃሩ ብቅ ይላል ይመጣል በሰው መካከል ላይ ቢመብሃሪል ወልይ ወልይ ሆኖ ነው የሚመጣው ወልይ ወልይ ታላቅ የአላህ ባሪያ ሆኖ ነው የሚመጣው ያንኛው ዝም ብሎ ትንቢተኞች ናቸው ይናገራሉ ይሄንኛው ደግሞ ወልይ ሆኖ ነው ቁጭ የሚለው አለዚ ይሄ ኸዋሪቅ ብዙ ኸዋሪቆች አሉት። ኸዋሪቅ ማለት ልምድን ጥሶ የሚደረግ ነገር ማለት ነው። እሳት ይገባል፣ አይቃጠልም። በጩቤ ራሱን ይወጋል፣ አይወጋውም። እንደፈለገ ከተራራ ላይ ራሱን ይጥላል፣ ምንም አይደማ ከዛፍ ላይ ይወርዳል፣ ምንም አይሆን ከግርግዳ ላይ ይወድቃል፣ ምንም አይሆን በቃ ኸዋሪቅ አለው። ይህንን ያሳያል ለህዝብ እሳት ውስጥ ይገባና ያሳያል። ቢመባህሪል ወልይ ወልይ መስሎ ይመጣሉ። አለዚ ይህ ወልይ ለሁ ኸዋሪቅ ብዙ ተለምዶን እሶ ያለ ተግባር የሚሰራ ወከራማት ከራማ ያለው ያስመስላል። ለምሳሌ ከዱኹልና እሳት መግባትን ይመስል ወላ ተአሲሩ ፊ ምንም ተጽዕኖ የላትም። ምንም ተጽዕኖ አታደርግበትም፣ አታቃጥለውም። ወዶር ቢነፍሴ ራሱን ይመታል። በምን ቢስላ በመሳሪያ ራሱን ይመታል። ሽጉጡን ወደ ራሱ አዙሮ ይተኩሰዋል። ሽጉጡን ላዩ ላይ እግሩ ላይ ይተኩሰዋል። ተተኩሶ ጠብ ነው የምትለው ቀለዋ እዚሁ ትወድቃለች፣ ጥይቷ እዚሁ ትወድቃለች። ስለዚህ ላይ ምንም አታን አትነካውም አትነካውም። ይህንን ሲያሳየው ሰው ምንድን ነው ይሄ ምንድን ነው ወልይ ነኝ ብሎ ጠምጥሞ ተቀምጧል። ይህንን ኸዋሪቅ ሲያሳያቸው ልምድን ጥሶ በሰው መካከል ተለምዶን ጥሶ የመጣ ነገር ተለምዶን ጣሰ ማለት እሳት ምንድነው? በባህሪ ያቃጥላል። ጥይት በባህሪ ምንድነው? ይገድላል አይደል እንዴ? እሱን እሱ ላይ ተጽዕኖ የማያሳድር ከሆነ ምንም ጥሶ መጣ ነው የሚባለው። ተለምዶን ጥሶ መጣ፣ ልምድን ጥሶ መጣ ነው የሚባለው። ሐዋሪቅ ያለው ያስመስላል፣ ወከራማት ከራማ ያለው ያስመስላል። ከድኹል ናር እሳት መግባትን ይመስል ወላ ተአሲሩ ፊህ ምንም ተጽዕኖ የላትም። ወደርቢ ነፍሲ ራሱን መምታትን ይመስል ቢስላህ በመሳሪያ አወድዒ ነፍሲ ወይ ራሱን ያስቀምጣል። ምን ውስጥ ያስቀምጣል? ተህተ አጀላት ሰያራ ከመኪና ጎማ ስር አጀላት ማለት ጎማዎች ማለት ነው። አጀላ አንዱ ጎማ የመኪናው ጎማ አጀላ ይባላል። ታዋ መርቡጣ ከሆነ ተቋጥራ ከተጻፈች አንድ ጎማ ነው። عجلات ጎማዎች ማለት ነው። ከመኪና ጎማ ስር ያስቀምጣል። السيارة ከመኪና ጎማ ስር ራሱን ያስቀምጣል። ولا تؤثر فيه መኪና በላዩ ላይ ሂዶበት የተጫነ የሚገርም load አለው መኪና በላዩ ላይ ቢሄድ ምንም አያደርገው። عجب والله هذا خوارق በጣም እኮ የሚገርም እኮ ነው። ያሳስታል። تحت عجلات السيارة ያደርጋል። ወላቱ ተአሲሩ ፊ ምንም ተጽዕኖ የላትም። አው ገይሪ ዛሊክ ሌላም ሌላም ያደርጋሉ ጠንቋዎች። በዚህ አይነት መልክ ነው የሚመጡት። ይሄማ ወልይ ነው ነው የምትለው፣ ይሄማ ወልይ ነው ማለት ድምዳሜ ላይ ያስደርሳል። ለምሳሌ ሌሎች እኮ አሉ። በፀጉር መኪና የሚጎትት አለ። በፀጉር በአንድ ፀጉር የሚጎትት አለ ነው ሼህ። ሌላ ንስፋ ላይ እንደውም ማለት ይችላል። አው ከመ አው የድሩነ ሰያራተን ምን ላይ ነበር የቀራ ነው ቀተናል አለ መኪናውን በአንድ ጸጉሩ የሚስቧል። መኪናውን የሚጎትተው ጸጉሩ ነው። ማነው የሚጎትተው መኪናውን? ሲኖች ባቸው የሚገራርሙ ሰራተኛ ግን በሚሊየንም እኮ የሚቆጠራለ ይገፉታል መኪናው ጠንቋይ ብዙ ነገር ይሰራል። መኪናውን ሊያስጠፋብህ ይችላል። ያደርጋል። ታታ አጀላት ሰያራ ከመኪና ጎማ ስር ራሳቸውን ያስቀምጣሉ። ወላ ተአሲሩ ምንም ተጽዕኖ የለም። አው ገይር ዛሊክ ሌላም ሌላም ሚነሻ ወዳት ብዙ ማጭበርበሪያዎችን ይፈጽማሉ። ምን ሻዕወዳት ብዙ ማጭበርበሪያዎችን ይጠቀማሉ። አለቲ እነዚህ ማጭበርበሪያዎች ሄ እሷ ሲሐቂቀቲሃ በእውነተኛ ካይ ከተመለከትናት ሲህሩን አስማት ናት። የወልይነት ማዕረግ አይደለችም። አለቲ እነዚህ ሻዕወዳዎች እነዚህ ማጭበርበሪያዎች ሄ እነሱ ፊሐቂቀቲሃ በእውነታ ከመረመርናትና ከመዘናት ካየናት سحر አስማት ናት። من عمل الشيطان የሸይጣን ተግባር የሆነ ጥንቆላ ወይንም ደግሞ አስናት ነው። يجري ይህ ነገር ይከሰታል። على أيدي በእጃቸው አማካኝነት ሀኡላ በእነዚህ ሰዎች እጅ አማካኝነት ይከሰታል። ይህ ሁሉ ይህ ሁሉ እሳት ገብቶ አለመቃጠል፣ ጥይት ተተኩሶበት አለመሞት፣ መኪና በላዩ ላይ ሄዶበት አለመሞት፣ ይህ ሁሉ በእነዚህ ሰዎች እጅ ይከናወናል እያሉ ነው። ሸኹ سحر ነው፣ من عمل الشيطان ነው። የሚገርመው የድሪ ይከሰታል ይከናወናል على أيدي አማካኝነት ሀኡላ በእነዚህ ሰዎች አማካኝነት ይከሰታል ይህ ነገር ሁሉ ይከናወናል ለምን መሰላችሁ ለልፊትና ለፈተና ነው ليميز الله بين الخبيث والطيب ሐዲስና ቁርአኑን የሚከተለው በጠንቋዮች የሚበላው ማን እንደሆነ አላህ ለመፈተን ነው ሳይፈትን ያውቀናል ግን ይፈተናል አላህ ሳይፈትን ፈተናው ማን እንደሚወድቅ ያውቃል ግን ይፈተናል አላህ ግን ይፈተናል ለፊትና ነው አውሄ ወይም ደግሞ ወይም ደግሞ እሙሩን ተኽይልያ ማስመሰያ ነው አይደለም፣ ማስመሰያ ነው ማስመሰያ ነው። አው እሙሩን ተኽይልያ ሰሐሩ አዕዩን ናሲ ወስተርሃቡሁም ይላል አይደል አላህ በቁርአን በሙሴ ጊዜ የፈርዖን ሰሐራዎች አስማተኞች ተሰበሰቡና ወንዙን ሁሉ በምን ሞሉት? እባብ በእባብ አደረጉ። እባቡ ይተራመስ ነበር። ሙሴ እንዳውም ተኻፈ ሙሳ አላ ነፍሲ በጣም ፈርቶ ነበር። لا تخف انك انت الاعلى انت بلا يحسنك ان موسى تكفر على السنة. عندهم فالقي ما في يمينك تلقف ما صنعوا الناس يفرطون من هذا الجوال توت او اللي قال زندهم قال على السوق يفتشوا اباب ينسن اباب واقع على ان انما اللي نو الله سحاري سهر سروا من لي اعين الناس يفوتوا عين لي سهر سروا وسترهبهم اثر الرسول اثر الرسول الله ሰው ሲመለከት ዘንጉ ሁሉ የተቀመጠው ይሄ የአጣና ይታያል። አስማት ቢደረግበት ምን ይታያል? ኩብራ እባብ ነው የሚታየው። ግን እንትን እኮ ነው እንጨት ነው። በቃ የመጣ የመጣው ይመስልሃል አይናቸው ላይ ማለት ነው። እንደዛ አስመስለውባቸው ተኽይልያ ይባላል። ይሄ ሀቅ ያልሆነ ማስመሰያ ማለት ነው። አስመስለውት ነው። አው ኡሙሩን ተኽይልያ ትርኢት የሚያሳዩ ሰዎች ይህንን ያስመስላሉ አለ አው ኡሙሩን ተኽይልያ ወይ ማስመሳያዎች ናቸው። ለሐቂቀተላ እውነታ የላትም ከጀርባ ስታይ በል እንዳውም እንዳውም ሄየሉን ኸፊያ ስውር የሆነ ዘዴ ነበር የተጠቀሙት። ሄየሉን ዘዴዎች ናቸው። ኸፊያ ድብቅ ዘዴ ነው የተጠቀሙት። እንዲንቀሳቀስ አድርገውታል። አውቀው ውስጡ የሆነ የሚያስገቡት ነገር አለ። ለህፃናት ማጫወቻ ነው እኛን የሚሸውዱት። እንትን ትሬት ያሳየሁታችሁ አታውቁ? ትንሽ መሀረብ ይዙና መሀረቡን ትርትር ሲያደርጉት ከመሀረሙ ጀርባ ወይ የሆነ ሲስቁማል ምንም በቃ የሌለ የማይባል ይሄ እኮ ተሰርቶ የመጣ ነው። እንደ ድራማ እዛው ሰርተው የትርኢቱ ትርኢቱ አስገራሚ ነው ብለው ጀርባ ሰርተውት አምጥተው ነው እንትን ቲያትር ቤት የሚያቀርቡት። ኡሙረን ተኽይል እያላቸው ትርኢት የሚያሳይ ሰዎች ዘንድ ያለ ነው። በብዛት ይጠቀሙታል ስፔኖች። በል ይሄ እንደውም ሄያሉን ኸፊያ ድብቅ ምንድን ነው ተሰውር ምንድነው? ሄል ማለት ምንድነው? ኡሙሩን ተኽይልያ ሙዘሚል ምንድነው? ተኽይልያ ማለት ምንድነው? ማስመሰያ ማስመሰያ ሐቂቃ አይደለም። ለሐቂቃ ተላ እውነታ አይደለችም። በል እንደውም ሄሉን ዘዴን የተጠቀሙት ኸፊያ ድብቅ የተዓጡነሃ ይጠቀሙታል። አማመል አንዛር በሰዎች ፊት ለፊት አማመል አንዛር በአይኖች ፊት ለፊት ይጠቀሙታል ለማሳየት ከአመል ሰሐረቲ ፍርዓውን እንደ ፈርዖን አስማተኞች ፈርዖን የሰበሰባቸው አስማተኞች ቢልሒባሊ ገመዱን ወልአፋ ዘንጉን ወደ እባብነት የቀየሩት አስመሰሉ። ተቀይሮ ነበር፣ እባብ ሆኖ ነበር ተቀይሮ ነበር አይደለም፣ ይመስላል ይመስላል፣ እባብ ይመስላል። ሲተራመስ ያዩ መሰላቸው፣ ይደነግጣል። አስደነገጡት ህዝቡን። የተዓጡንሃ ይጠቀሟታል። በቃ ልጨርስ ነው። አማመል አንዛር በአይናቸው በእይታ ፊት ለፊት ከአመሌ ሰሐረቲ ፊርዓውን እንደ ፈርዖን አስማተኞች ማለት ነው። ፈርዖን የሰበሰባቸው አስማተኞች ፈርዖን የሰበሰባቸው አስማተኞች ቢልሂባል ገመዱን ሰበሰቡ፣ ወልዓሷ ዘንጉንም ሰበሰቡና ሰሐሩ አዕዩነ ናስ ወስተርሃቡሁም እባብ አስመሰሉት። የሰውን አይን ላይ ሲህራ መነባነብ አነበነቡበት። ህዝቡ እንዳለ አይኑ ሰከረ። በቃ የተለያየ ነገር መመልከት ጀመረ። ቃለ ሸኹል እስላም ሸኹል እስላም እንዲህ ይላሉ ፊ ሙናዘረቲሂ የለም እንዴ አለ አይደል እዚህ ይችላል አድርጋት ቃለ ሸኹል እስላም ሸኹል እስላም ምን ይሉናል ፊ ሙናዘረቲሂ እዚህ ይበቃናል ምክንያቱም የሚያያዝ ቂሷ ስለሆነ ይበቃናል ነገ ኢንሻአላህ ሰላም አለይኩም ወራህመቱላሂ ወበረካቱሁ